ወሐሲቡ አላ ተኩነ ፊትና ፈአሙ ወሰሙ አለ። ጥመታቸው እየጨመረ ይሄድና ፈሳዳቸው እየጨመረ ይሄድና ይደነቅራሉ። ቢነገራቸውም አይሰሙም። ሐቅን የታወሩ ናቸው። ሐቅን ከማየትም ይላል አላሁ ስብሓነ ወተዓላ ثم تاب الله عليهم ተውበት ሲያደርጉና እስትክፋር ሲያደርጉ ሲመለሱ አላህም ثم تاب الله عليهم ይመልሳቸዋል ተውበታቸውንም ይቀበላል አውፍም ይላቸዋል ግን የሚገርመው ይሄ አይደለም አጃኢቡ ግን ይሄ አይደለም ስማሙ ወሰሙ ከሲሩ ምንሁም ጥመት ከበዛ ሰው አውቆ ደንቆሮ ይሆናል። ፋሲቅነቱ ከበዛ እያወቀ እንዳላየ ይሆናል። ጨለማው ሲበዛበት ውስጡ ላይ ወላሁ በሲሩን ቢማ ያዕመሉን አላሁ ስብሓነ ወተዓላ በሚያደርጉትና በሚሆኑት ነገር ከአላህ ድብቅ ነገር የለም። ሁሏንም ያውቃልና ነው። ለቀድ ከፈረ አለዚነ ቃሉ ኢነላሃ ሁወል መሲሁ ብኑ መርያም። ወደሚቀጥለው አያ ሲገባ አላሁ ስብሓነሁ ተዓላ በቁርጥ ከፈሩ እነዛ ይላል ቃሉ ኢነላህ ሁወል መሲሁ ብኑ መርያም። አላሁ ስብሓነሁ ተዓላ ማለት መሲህ እብኑ መርየም ነው ያሉትማ ከፈሩ ይላል። ጠባይ የሆነ አክላቅ ነው ይሄ። ምክንያቱም መጀመሪያ ኡሉውያን ሩቡብያን ልታሸክመው ይገባል ወይስ አይገባም የሚለው ሚዛን ግድ ይላል። ስለዚህ እነዚህ ከነሳራዎች ውስጥ በራሳቸው እይታቸውም የተከፋፈለ ነው፣ ወጥም አይደለም። አንዶቹ የተወሰኑ ግሩፖች ኢላህ ነው ይላሉ። መሲህ ኢሳ ኢላህ ነው። ሌሎቹ ደግሞ ምን ይላሉ? ኢሳ ከእናቱ ጋር ተጨምሮ ከሩሃል ቁድስ ጋር ከጅብሪል ጋር ተጨምሮ ሳሊሱ ሰላሳ ይላሉ። አንዳንዶቹ ደግሞ ሳሊሱ ሰላሳንም ይለዩታል። አላህ ኢሳ ራሱ እናትየው መርየም ሳሊሱ ሰላሳ ይላሉ። በራሳቸው ወጥ አይደሉም፣ ድንብርብራቸው ወጥቷል። እነዚህ በቁርጥ ከፈሩ ይላሉ አላሁ ስብሓነሁ ወተዓላ። ወቃለ አልመሲሁ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። አላሁ ስብሓነሁ ወተዓላ መሲህ ግን ያለው ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም የኔንም ረብ የአልሙተከልም ነው መጨረሻ ላይ ያለው የኔንም ኻሊቅ ጌታ አላህን የእናንተንም ጭምር አምልኩ ነው ያለው። ኢነሁ መን ዩሽሪክ በሌላ የቁርአን አያት ላይ ሱረቱ መርየም ላይ ይመስለኛል እኒ አብዱላሂ አታኒያል ኪታባ وجعلني نبيا الى سلازي وقال المسيح يا بني اسرائيل እስራኤል الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة بالله سبحانه وتعالى كالله ليلة عبودية يقبل الإله نبلو يميا الشارك سو فقد حرم الله عليه الجنة على إيسى راسه ጀነትን ሐራም አድርጎበታል ብቻም ሳይሆን ወማእዋሁ ናር መቀመጫው መጨረሻው እሳት ናር ጀሃነም ነው ይላል። ወማ ሊዛሊሚነ ምን አንሳር አላሁ ስብሓነ ወተዓላ ለእንደዚህ አይነት ሽርክ ላይ ለሚዋኙ ሰዎች ከአዛብ አላህ ስብሓነ ወተዓላ የሚያድናቸው የሚያተርፋቸው የሚያስመልጣቸው አይኖርም ይላል። እንደገና በዚሁ በቀጣዩ አያ ለቀድ ከፈረ አለዚነ ቃሉ ኢነላሃ ሳሊሱ ሰላሳ ባዮችም ከፍረዋል ይላል። እነዚህ ደግሞ ነስጡርያ መልካንያ የሚባሉት ናቸው። እዛው ነሳራዎች ውስጥ እነዚህም ከፍረዋል ይላል አላሁ ስብሓነ ወተዓላ። ኢሳ፣ መርየም፣ አብ፣ እብን፣ ሩሃል ቁድስ ሳልሽ ሰላሳ እነዚህ ናቸው የሚሉም አሉ። ወማ ሚን ኢላህን ኢላ ኢላሁን ዋሂድ ትክክለኛነቱማ ይሄ አይደለም ይላል አላሁ ስብሓነሁ ወተዓላ። በዚህ ውጁድ በዚህ ምድር ላይ በዋህዳንየነት የሚወሰፍ ጌታ አላህ ብቻ ነው። ወኢለም የንተሁ አማ የቁሉን ከዚህ አይነት ኩፍር ቀውላቸው ከአጸያፊ ንግግራቸው የማይከለከሉ ከሆነ ለየመስተነ الذين كفروا منهم عذاب عليم ይላል። በዱንያም በአኼራም አሳማሚ ቅጣት ይጠብቃቸዋል፣ ይገጥማቸዋል ይላል። አፈላ የቱቡነ ኢለላህ ወስተግፊሩና እንደዚህ አይነት ወንጀል አይነቱ መልኩ ብዙ ነው። የሰው ልጅ ወንጀል ሲሰራ አንዳንድ ወንጀሎች መግፍራን የሚያርቁ ወንጀሎች አሉ። አላሁ ስብሓነ ተዓላ ቁጣውን በጣም የሚያበረቱ ኢሳ እናትዮም ጭምር ይበላሉ፣ ይጠጣሉ፣ የበላ ይጠጣ ይሸናል። እንዲህ አይነቱን መክሉቅ ወደ ኢላህነት ወስቶ ማድረስ ዘግናኝ የሆነ ወንጀል ነው። أفلا يتوبون كان دي زينة أسأيافي وانجلنا كأسأيافي نققرات شو جمر توبة يادركم إلى الله ودى الله سبحانه وتعالى قلبون ورواجو أسبوا وتوبة من ملسكون ويستغفرون والله غفور رحيم إيه ما ابن, ما المسيح ابن مريم إلا رسول قد خلت ሚን ቀብሊህ ሩሱል ይላል። በረሱል በኢሳ ላይ የሚያጅብ አንድም ነገር የለም ነው። የሚገርም ነገር አንድም ነገር የለም ነው። ኢሳ እብኑ መርየም ረሱል ነው። ቀድ ኸለት ሚን ቀብሊህ ሩሱል ከሱ በፊት ሌሎች ረሱሎችም ረሱል ሆነዋል። እንደ ነቢዩላህ ኢሳ ሌሎችም ነብዮች ነብይ ሆነዋል። የረሱልነት ማድረግ ሌሎችም የተላበሱ አሉ። ምን የሚገርም ነገር አለ ይላል አላሁ ስብሓነ ወተዓላ። ወኡሙሁ ስዲቃ ሲገ ሙባለጋ ይባላል በናሁ ስዲቃ ማለት ሲገ ሙባለጋ ነው። ስድቋ እውነተኛነቷ ኢሳ ረሱል በመሆኑ ከማንም በላይ ያመነች ሰው ነች። ሌላ ነገር የላትም። ረሱልን አርግዛ መውለዷ ትልቅ ማዕረግ ቢሆንላትም ካና ያእኩላኒ ጣዓም ካሊቅ ምግብ አይበላም። ኢሳና እናትየው ግን ምግብ ይበላሉ። የበላ ይሸናል፣ ይሸናሉ። ስለዚህ እንዴት ሆኖ ኢላህ ሊሆኑ ይችላሉ? የኻልቅነት የኢላህነት ማዕረግ ሊያገኙ አይችሉም ነው። ኡንዙር ከይፈ ኑበይኑ ለሁም ልአያት ይላል አላሁ ስብሓነ ተዓላ። ይኸው ያ ሙሐመድ እንዴት አድርገን የአላሁ ስብሓነ ተዓላ ተአምራቶችን እንዴት አድርገን እንደምናስረዳ እንደምንተነትን ይኸው ይላል አላሁ ስብሓነ ተዓላ። ثم انظر أنا يؤفكون እሺ ደጋግመ እየው ይላል አላሁ ስብሓነ ተዓላ። ጥሩ እይታ ካለ የማስተዋል እረዳለሁ ማለት ካለ ማወቅ ይቻላል። አና ዩፈኩን እንዴት ሆኖ ነው የሚዋሹት? የሰውን ልጅ ኢላህ በማድረግ ኻሊቅ በማድረግ ቁለ ተዕቡዱነ ሚን ዱንላህ ማ ላ የምሊኩ ለኩም ضረን ወላ ነፍዓ ያ ሙሐመድ ብልህ በላቸው ይላል። በምታመልኩት አማልክት ላይ ሊጠቅማቸው የማይችል ብታመልኩም አናመልክም ብላችሁ ብትተው ሊጎዳችሁ የማይችል ነገር እንዴት ታመልካላችሁ ብለህ በላቸው ይላል ጌታ አላሁ ስብሓነ ወተዓላ። ወላሁ ሁወ ሰሚዑል ዓሊም። አላህ ለምትናገሩት አድማጭ ነው፣ ሰሚ ነው። የምትሰሩትንም ምስጢሩንም ጭምር ጨርሶ ጨልጦ ያውቀዋልና ይላል አላሁ ስብሓነ ወተዓላ።